فإن خير الحديث كتاب الله وخير الهدي هدي محمد بن عبد الله وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة الله سبحانه وتعالى براس فضل النعم كرم سورة الأنعام متو أربعة أربعة دنيا ولاي لنفتح لنزاري إن شاء الله هي تفسير برنامج الله أدرسوت إن شاء الله አላህ ፈቃዱ ሆኖ እስከ መጨረሻው ድረስ እንድንሄድም አላህን እንለምናለን። የዛሬው ትምህርታችን የሚነሳው ከመቶ አርባ አንደኛው ላይ ነው። የመቶ አርባ አንደኛው አንቀጽ መነሻ ላይ የምናየው ምንድን ነው? አላህ ስብሓነሁ ወተዓላ በእነዚህ በስራ ስሮችና በዛፎች ላይ የፈጠረውን ተአምር ተመልከቱ የሚለውን ነው። አላህ ማለት ይላል وهو الذي السيانو الله مالت يانو أنشأ يفتر خلق أنشأ فيفتر لا مالت من جنات معروشات جنات اتكلتوش معروشات وغير معروشات معروشات مالت راسو تدر عربو يميدو غير معروشات دمو لبتشاو راسو انشلو مقوم يميشلو እንትኖች ማለት ነው አትክልቶች ማለት ነው ማዕሩሻት ማለት علي بن ابي طلحه من ይላል معروشات مسموكات وفي روايه فالمعروشات ما عرش الناس ሰዎች የሚያገዳድፈው እንጨት ሰቅለውለት በላው ላይ እየወጣ የሚሄድ እነ ቅል እነ ዱባ እንደዚህ ያሉ አይነቶች غير معروشات ቀጥ ብሎ ራሱን ችሎ የሚቆም እነ ተምር እነ ምናምን ምንም አያስፈልጋቸው ራሱን ችሎ የቆሙ ማለት ነው والنخل والزرع مختلفا أكله እነዚህ غير معروشات ተምር ብቻ አይደለም ሌሎችም አሉ ከነሱ መካከል ተምርን ለብቻ ነሳው ወዘርዓ ዘርዓንም የፈጠረ ነው ዘርንም የፈጠረ ነው ይሄ መሬት ላይ በቅሎ ወዲያውኑ አድጎ እዚያው ታጭዶ የሚታ የሚመረት ዘርዕ ውስጥ ጤፍ ባቄላ አተር ሽምብራ ገብስ ስንዴ እዚያ ውስጥ ዘርዕ መሆኑ ይገባል ሙክተሊፈን እኩሉሁ ጣዕሙ የተለያየ ሆኖ አንድ መሬት ላይ በቅሎ ጣዕማቸው የተለያዩ ናቸው አይደል? እዚሁ መሬት ላይ ግማሹ ላይ ጤፍ በቀለ፣ ቀጥሎ አተር አለ፣ ቀጥሎ በርበሬ አለ፣ ቀጥሎ ሽንኩርት አለ፣ ቀጥሎ ባቄላ አለ። ጣዕማቸው አንድ ነው አይደሉም? ሙክተሊፈን ኩሉ ይሄ ነው። ይህንን ማድረግ የምችል ነኝ እኔ እና እኔ ጋር እንዴት ሌላ ይመለክ ነው እኮ እኔን ለማወቅ ተፈልጋችሁ እንደዚህ የሆነ ዝም ብለህ አንድ ዋልካ መሬት ላይ ሄድና አንደኛው ገበሬ ጤፍ ዘርቶታል፣ ሌላው ያንኑ ራሱ ደግሞ በቀሉ ዘርቶታል፣ ሌላው ባቄላ፣ ሌላው አተር፣ ሌላው ሽምብራ፣ ሌላው ምናምን እያቸው እስቲ እነዚህን አይበቁህም ለተአምርነት? አንዳንዱ ሰው እኮ መረጃው ምንድነው አላህ ለመኖሩ ይላል። አረ ድፍረት ነው እኮ እሱ እንኳን ኑሮ ኑሮ ኑር ያለሁ ብሏል ራሱ فما بالك رب العزة والجلال الذي خلق السماوات والأرض وهذه هذه الأشياء المختلفة ምንም ሌላ ሀገር ላይ በአለም ላይ ያለ ጋራ መሬት ምናምን ተመልከት አያስፈልግም አንተ ዚያች መሬት ላይ የሆነች ቡቃያ የሚዘሩ ነገሮች ላይ ሄድና ተመልከተው ነው እስቲ አንድ ላይ የሚዘሩ እህሎችን ማን ነው የሚነግረኝ ምንና ምን ይዘራሉ አንድ ላይ ባቄላና አተር ሌላስ ሱፍና ምን ሱፍና ጤፍ ሌላ የለም ዳጉሳል እንገዳ ስር ዳጉሳ ይኖራል ይችላል እንዴ አልፎ አልፎ እንጂ ወደኛ ሀገር ይሄ ግብርና ብዙ ዘንጓዳ ምክንያቱም ዘንጓዳ ትልቅ ነው ጠፈጠፎ ያጠፋዋል ጎመን ዘርና ጤፍ አዮ ማሽላና ማሽላና ሰሊጥ ሰሊጥና ኑግ ነገር ናቸው። አላኩልን አያችሁ፣ እነዚህ የሚዘሩት አንድ ላይ ነው የሚረጩት። የሚበቅሉትም እንደዚህ ነው። አንዳንድ ጊዜ ሰሊጥ አይታችሁ እንደሆነ ከጤፉ በኋላ ነው ሱፍ ሱፍ ሱፍ የሚባል ታውቃላችሁ? ሱፍ ጎጃሜ ብቻ ነው የሚያውቀው። ሱፍና ጤፍ አንድ ላይ ነው አይደሉ? ጤፉ ይታጨርና ሱፉ ገና ነው ገና አብቧል። አየ ጣዕሙም የተለየ ነው። ለአላህ ስብሓንሁ ወተዓላ ተአምር ይሄ ብቻ በቂ አይደለም ወይ እስቲ በደንብ ተከታተሉት ማስረዳት አልቻልኩም ማለት ነው እኮ ወዘይቱነ ዘይቱንንም ወሩማን ሩማንንም ዘይቱን ሩማን ያው እኛ እንደ በወሬ ነው በርቀት ነው ዝም ብሎ አትክልቱን ነው የምናውቀው እንጂ ወደኛ አካባቢ ብዙ የለም ሙተሻቢሃን ወገይረ ሙተሻቢህ የሚመሳሰሉ በምግብነታቸው በጣዕማቸው ደግሞ በጥቅማቸው በፋይዳቸው ደግሞ ምንም የማይመሳሰል ይሄ ስናየው ሱፍ እና ሽምብራ ይመሳሰላል አረ በፍጹም እና ኩሉ ሚን ሰመሪሂ ኢዛ አስመር ከነዚህ ፍራፍሬዎች ሲያፈሩ ብሉ ተመገቡ ፈቀደ አላህ የፈለግከውን ከዚህ ውስጥ አሁን ካነሳሁን ለአይነቶች እዚያ ቡቃያ ብላ ዝም ብለህ እዚያ መሬት ላይ የበቀለው ነገር ይሄ መብላት ይፈቀዳል ያ አይፈቀድም ያልክ አትጨቃጨቅ ብላ የተከለከለው ቁርአን ይመጣል ሐዲስ ይመጣል አለበለዚያ ሙባህ ነው ኩሉ ሚን ሰመሪሂ ኢዛ አስመር ባይሆን ወአቱ ሐቀሁ የውመ ሐሳዲ ስታጭድ እና ስታመርት ሐቁን ስጥ፣ ዘካ ስጥ፣ አውጣ። እንግዲህ በአመት ሁለት ጊዜ ብታመርት ሁለት ጊዜ ነው ያለብህ ማለት ነው። በአመት ሶስት ጊዜ የሚያመርት አለ? ሁለት ጊዜ ነው የኛ መቼም እንትን ያውም ይሄ ደገኞቹ እንትኖቹ መስኖዎቹ ግን ሶስት ጊዜ የሚመረትበት አይቻለሁ ሶስት ጊዜ የሚመረትበት ቦታ የሚገርማቸው በአመት ሶስት ጊዜ የሚያመርቱበት ቦታ ያ እ ያለ መስኖም በእንትኑ ሽምብራ ይዘራል በኋላ ላይ አዎ ልክ ነህ ባለ መስኖዎች እንግዲህ ሶስት ነው የሚሆነው ማለት ነው ያአላህ ተቋረጠባቸው እነዚህ እንግዲህ ምንም ማድረግ ወአቱ ሐቀሁ የውመ ሐሳዲህ ሐስድ ማለት ማጨድ፣ መቁረጥ ምናምን የዚያን ጊዜ ሐቁን ስጡ። ምንድነው ሐቅ? ዘካውን ስጡ ማለት ነው። ዘካ አለበት። ዝም ብሎ አላህ የሰጠህን ኒዕማ አጭደህ ጥርቅም አድርገህ በርህን ዘግተህ ደሃ ዙሪያውን እያለቀሰ አይበላም። አንድ ሼክ ሲያስተምሩ ያ ረቢ ማረኝ ይላል አለ ሰውየው። ከትንሽ ጊዜ በፊት ግን ወንድሙ የሆነ ጥፋት አጥፍቶ ይቅርታ በልልኝ ሲለው አንተን ብሎ ሄዷል አለ። ታዲያ አላህ አንተን ቢልህ ምን ልትል ነው? አንተ በምትችለው አፉ ካላልክ እንዴት አፉ በላይ ብለህ እጅን ትዘረጋለህ ወደ አላህ ነው? ለእኔ መጠራት አለበት። እዚያ ስምንት ውስጥ ካለ ለአቅራቢን አይሰጡ አይደለም የሚለው እነመ ሰደቃት ብሎ አላህ ለዘመድ ስጡ አይልም ይላል። ለድሃ ስጡ ነው የሚለው። ለድሃ ነው እናንተ ዘመድ ማውጫ ሊያደርጉት ነው። አሀ እንቀራለን እንዴ እኔ ለአስራ አምስት ለማትሞሉ ደረሶች እዚያ አርባ ሺህ ለሆኑቅ ደረሰች። አረ እንዲህ የሚባል ነገር የታለ? በጥቅሙ የማይመሳሰል ማለት ነው። ኩሉ ሚን ሰመሪሂ ኢዛ አስመር፣ ባፈራ ጊዜ ከፍሬው ብሉ ተመገቡ፣ እንደልባችሁ ልባችሁ። ማንም ይሄ ሐራም ነው ይሄ ገሌ ነው ምናምን የሚል የለም። ይህንን አትብሉ። ባለፈው ትምህርት ላይ ተናልኩ። ይህንን የተወሰነውን ወስኖ ይሄ የገሌ ነው ብለው ለቆሌው ለምናምን የሚተው ላ ምንም የሚባል ነገር የለም ዝም ብለህ ብላ ነው ወአቱ ሐቀሁ የውመ ሐሳድ የምታጭዱ ቀን የምትቆርጡ ቀን ዘካውን ስጡ አለ በአመት ሁለት ጊዜ ካመረታችሁም አንድ ጊዜም ከሆነ ሶስት ጊዜም ከሆነ ለድሃ ስጡ ነው አቱ ሐቀሁ የውመ ሐሳድ ወላ ቱስሪፉ እንግዲህ እንዲህ የተትረፈረፈው ሰው እዚህ ባቄላው አለ እዚህ ስንዴው አለ እዚህ ገብሶ አለ እዚህ ተምሮ አለ ምናምን ምን ይጠበቃል ምን ያሰጋል ኢስራፍ አይበልም ወላ ትስሪፉ እዚህ ከተማም ላይ እንግዲህ የተለያየ ምግብ የሚቀርብልህ አባወራ አልአታባክሉ የራበው ሰው እኮ አንድ አይነት ምግብ ከመጣ ጥርግ አድርጎ ነው የሚበላው ይህንም እናቅርብ እሺ ስለ ብቻ የሚበላ ይመስለዋል ይህንም አምጪ ይህንም አምጪ ከዚያ በኋላ ሁለት ሶስት ከዚህም ሁለት ሶስት ከዚህም ይጎርፍና ይቆማል እዚያ ተጠቅሎ ይደፋል ላ ወላ ትስሪፉ ይሄ የተለያየ ነገር ሲመጣ የማባከን ነገር አለ ያንን ነው አላህ ስብሓነሁ ወተዓላ እየተቆጣ ያለው ወላ ቱስሪፉ እንዳታባክኑ ኒዕማ ጋራ ማን ተከትሎ ሊመጣ ይችላል ማባከን ጊዜያችሁንም አታባክኑ ጤናችሁንም አታባክኑ እውቀታችሁንም አታባክኑ እነዚህ ኒዕሞች ናቸው በጣም ትላልቅ ኒዕማዎች ነገ የምትጸጸትባቸው ገንዘብ ብቻ አይደለም ሰው ገንዘብ ብቻ ማባከን ይመስለዋል ላላ ገንዘብ ብቻ አይደለም እውቀት ማባከን ይፈቀዳል እውቀት ማባከን እውቀት ማባከን ማለት ለአምሳ ሺህ ማዳረስ እየቻልኩኝ ለአምስት ሰዎች ጊዜ ማሳለፍ ማባከን ማባከን ነው አይደለም ማባከን ማለት አንተ በጣም ለባሳቸው ለነፍስ አድን መስጠት እየቻልክ ሰንፈህ እዚሁ ቅርብ ላለው ለሆነ እያማረጠ ለሚወስድ ተምሮ ይህን አልፈልግም የሚል ድሃ ወስደህ ትሰጣለህ ማባከን ማለት አውላውን ትቶ አፍዶሉን ትቶ ፋዲሉን መስራት ራሱ ማባከን ነው ወላ ቱስሪፉ ኢነሁ ላ ዩሒቡ ልሙስሪፊን ለምን አላህ አባካዮች ነው ያሉት እንዴ አሁን አንተ የሰጠኸውን ዘካ ብሩን ፊት ለፊት ሲቀደው ብታይ ምን ትላለህ አይከፋህም ትናደዳለህ እህሉን ሲደፋው ብታይ ርር ነው ብትለዋል ታዲያ ረቡል ዒዘቲ ወልጀላል አንተ የአላህን አደራ ነው የተወጣኸው ተጠያቂነቱም ለሱ ነው አንተ ግን አላህ በአንተ ሒላ በአንተ ዘዴ በአንተ አቅም ሳይሆን ሰጥቶ ስታባክነው አንተ ምንም ማድረግ አትችልም ሰውየው ብትቀየምበት ምን ታደርገዋለህ አላህ ግን ከተቀየመ የሚያደርገው ነገር ቢከለክልህስ በሚቀጥለው እንኳን ዘካ ሰጭ አይደለም ተቀባይ ቢያረግህስ ወላ ቱስሪፉ እነሁ ላ ዩሕቡ ልሙስሪፊን ማባከን በጣም መጥፎ ነው ومن الأنعام وخلق وأنشأ من الأنعام كنسساوچم فطر الله كنسساوچم فطر من فطر ومن الأنعام حمولة أي وأنشأ لكم من الأنعام ما هو حمولة وما هو فرش المراد حمولة مالت ما يحمل عليه من الإبل حمولة مالت لجنة يد الرسول وفرشا قنا ورنج الله واتشم الصغار منها كما قال الثوري عن أبي إسحاق عن أبي الأحوس عن عبد الله في قوله حمولة ما حمل عليه من الإبل وفرشنا الصغار من الإبل هنا يلال لج لج لجوكم የደረሱ ግመሎችንም አላህ ስብሓንሁ ወተዓላ ፈጠረልን አደረሰልን ኩሉ ሚማ ረዘቀኩም ላህ አላህ ከሰጣችሁ ተመገቡ በአግባቡ ወላ ተተቢዑ ኹጡዋት ሸይጣን የሰይጣንን መስመሮች አትከተሉ ሰይጣን መስመሮች አሉት እርምጃዎች አሉት እሺ ካልክ ሽርክ ላይ እንድትገባ እምቢ ካልከው ከዚህ መንገድ አምልጠህ ካሄድክ ከባኢረ ዝኑብ ላይ እንድትገባ ያደርግሃል ትላልቅ ወንጀሎች ላይ ይችን ካለፍክ ሰጋኢረ ዝኑብ ላይ ያስገባሃል ሰጋኢረ ዝኑብ ላይ አልገባለት ካልክ እዚህም እምቢ ብለህ ካመለጥ ሙባሃት ላይ ይሄ ምን አለበት ይሄ ያው ባህር ምናምን ኳስ ጨዋታ ምናምን እያልክ ሙባህ ነገር ይሄ ሐራም ነው እንዴ አይደለም ታዲያ ግን እንዲህ የማትልበት አጅር የምታገኝበት የለም እዚያ ኳስ የምትሄድበትን ዒባዳ አታደርግበትም? ሁለት ረካ ብትሰግድ አንድ ጊዜ ቁርአን ብትሐፍዝበት አይበልጥም? ላኳስ ኳስ ክልክል ነው እንዴ? የለም። ታዲያ እኛ እኮ ክልክል አለመሆኑ ስለምናውቅ ነው። ሙባህ ላይ በጣም busy እንዲትሆን ያደርጋል። ተው ሙባህ ደግሞ እምቢ አልከው። ኧረ ነገር እያለ ፋዲል ላይ ያስቀምጠሃል። ሁሉም ዒባዳ ናቸው፣ ግን የበለጠ ዒባዳ አለ፣ ተራ ዒባዳ አለ። ተራ ዒባዳው ላይ ለምን ለምሳሌ መማር ማስተማር ትልቅ ዒባዳ ነው ለሶላት ላይ እኔ መስገድ መቅራት መዝከር ምን እኔ ዚክር ስላለችብኝ አውራት ስላለችብኝ ምናምን ስላለችብኝ አራዲያ ዚክር አትዝከር አትለው ክልክል ነው ዚክር አይደለም ስለዚህ እንዴት ነው የሚጫወትበት አየው ግን ግን ይህንኑ ይህንኑ ይህንኑ ኹጣ እንትን ላይ ብትተረጉመው ምሽዋር ላይ ብታመጣው ከዚህ መጣር ቀዲም አምሳሪያል ያላለ። ከዚህ ኤርፖርት አምሳሪ አለ። የት ነው የምትሄደው? የለምን እዚህኛው አትሄድም። ሩቅ ነው እና ያከስራል። ከዚህ ጋር ሲታይ እዚህ ሁለት ጊዜ ደርሰህ ትመጣለህ። አይ የኢባዳ ውስጥ ነገር ለምንድን ነው እንዲህ ሂሳብ የማይደረገው? ነው የአኼራ ሂሳብ ሲሆን ዋት ኢዝ ዚስ ይላል። አ ላ ላ ቁርአን እኮ ወለልአኺረቱ ኸይሩ ለከ ሚነል ኡላ ማለት እኮ ይሄ ነው። በሁሉም ሂሳብ ላይ የአኼራ ሂሳብ ይበልጣል ማለት አይደል? ለሰው ግን አስብ በጣም ሞኝ የሚመስልህ በኢባዳ ላይ ዝም ብሎ ጅልፍልፍ ያለ አወል ሶፍ እዚያ ቀድሞ መግባት እየቻለ እዚህ መጨረሻ ላይ የሚሰግድ ግድግዳ ላይ የሚደግፍ የለም እንጂ አስቀድሞ ገብቶ እኮ ነው አስቀድሞ ገብቶ የሚቀመጠው ታችኛው እንትን ላይ ሚሽዋር ሲባል ግን መጀመሪያ አይ የሰውዬ ቺና አኺራ እንዴት ነው የተጠራጠራት የተጠራጠራት አይመስልም እ ግድ ግባ ወይም እንደው ሌላ የሆነ ነገር እንጂ እውነት ሆን ብሎ ይሄንን ልዩነት አውቆ ነው እንደዚህ የሚቀልደው ወለል አኺረቱ ማለት ምን ማለት ነው አኺራ ከማን ይበልጣል አልኡላ አልኡላ ማለት ዱንያ ማለት ናት እኮ ይሄ ሁልጊዜ ጁሙዓ በግዳችሁ ስሙት ተብሎ ኢማሞቹ በአብዛኛው ይህንን አያ ይቀራሉ ግን ሰው አይሰማም ولا تتبعوا خطوات الشيطان የሰይጣንን መስመሮች አትከታተሉ ነቢዩ ዓለይሂ ሰላቱ ወሰላም ኸጠ ኸጠን ሙስተቂመን በጣም ረጅም ቀጥ ያለ መስመር አሰመሩና ሀዳ ሰቢሉላህ አሉ። ይሄ አላህ መንገድ ነው አሉ። ከዚያ በኋላ በዚህ ረጅም መስመር ላይ ተገንጣይ መንገዶች ይሄ በየቃረጫው መሄድ መንገድ የለም። ምንድነው የሚባለው? መጋቢ መንገዶች ገቢዎች ናቸው። ወጪዎች ደግሞ የሚባሉ አሉ። አንተ ተገንጣይ መንገዶች እነዚህ መስመሮች ላይ በእያንዳንዱ ላይ ሸይጣን አለ ወይ በዚህ ወይ በዚህ እዚህ ላይ ሽርክ ነው ቢጎትትህ ቢያባብልህ ምናምን እምቢ ያልከው አመለጥክ እዚህ አካባቢ ደግሞ ሸህዋ ምናምን ያመጣና ትላልቅ ወንጀሎች እንድትሰራ ያደርጋል እዚህ ያመለጥከው እዚህ ደግሞ ሰጋኢሮች አሉ እነዚህ ምን አለባችሁ አስተግፍሩላህ ብለህ ህብስ ታደርገዋለህ ሰቢሉላህ ነቢ አለይሂ ሰላቱ ወሰላም ምን አሉ ይሄ የአላህ መንገድ ነው አሉ እነዚህ ቅርንጫፍ መንገዶች ግን በእያንዳንዳቸው ሸይጣን አለ ከአንዱ ብታመልጠው ሌላ ላይ ይይዛል ወላ ተተቢዑ خطوات الشيطان لمن شيطان انه لكم عدو مبين ለእናንተ ግልጽ ጠላታችሁ ነው የሚገርማችሁ ጠላት ሆኖ ወዳጅ መስሎ ማሳመን የሚችል ሁልጊዜ አሁን አሰስተህ ደግሞ የሚያስደስት ጠላት እንደ ሸይጣን የለም ሰው እኮ ስትጣላው ያው ይለያል ትለየዋለህ አይደል ሸይጣን ግን የለም ብቅ ጥልቅ ነው ወስዋስ الخناس ትንሽ ዘንጋ ስትልለት ትንሽ ተለል ስትልለት ብቅ ብሎ ያባብልሃል كشتر ست مسجد أول شوف ستول أعوذ بالله من الشيطان الرجيم ست آية الكرسي ست قال إيه سوية إيه سوية زاري بك على شال كتل عين عين هنا يجينو لتبلا ست كم لو يمتع لأنت قال إيه بلا ها بسم الله ست طيب. وهكذا وهكذا ولا تتبعوا خطوات الشيطان إنه لكم عدو مبين الله سبحانه وتعالى يقام كان عالم على ما هذه إليكم يا بني آدم يا آدم ልጆች ቃል አልገባ አላስገባችሁም አላ ተዕቡዱ الشيطان شيطان እንዳታመልኩ ብዬ ለምን إنه لكم عدو مبين ብዬ وأن اعبدوني هذا صراط مستقيم ብዬ ቃል አላስገባችሁም ነበር على ما عد إن الشيطان لكم عدو فاتخذوه عدوا إلى الليلة بوتا لي الله سورة فاتر ላይ ሸይጣን ጠላታችሁ ስለሆነ ጠላት አርጋችሁ ያዙት በቃ ምን ጊዜም እርቅ የማይታሰብ ከሰይጣን ጋር ነው ከሰይጣን ጋር የሚታረቅ ሰው ከአላህ ጋር እየተጣላ ነው። ፈተኺዙሁ አዱዋ ኢነማ የድዑ ሒዝበሁ። ለመሆኑ እሱ ለምንድን የሚወሰውሰን? ምን ይጠቀማል? ሊየኩኑ ሚን አስሓብ ሰዒር ጀሀነም በመግባታቸው ይጠቀማል። እንዴ ከጀነት ያስወጣኝ አደም ነው አለ ነው አስወጣኝ አይደል? በዚህ ሰውዬ ምክንያት ለአቅዑደነ ለሁም ሲራጠከ አልሙስተቂም መንገድህ ላይ እቀመጥና በቅ ለኡዘይነነ ለሁም زينن لهم ولو غوينهم بذهم بذهم يالكم يا ساسة الله عندهم كان الرسام ثمانية أزواج ثمن تتعندوش ناتشو على الله عربوش قبل الإسلام حرموا من الأنعام وجعلوها أجزاء وأنواعا بحيرة وصائبة ووصيلة وحاما አረቦቹ የእንስሳዎችን በተመለከተ ከፋፍለው ይቺ እንዲህ ከሆነች ለቆሌ ናት፣ ይቺ እንዲህ ከሆነ ሆነች ለጣዖቶች ናት፣ ይሄ እንዲህ ለሆነች እያሉ ከፋፍለዋቸዋል። አላህ ስብሓነሁ ወተዓላ የፈጠራቸውን እንዲህ መከፋፈሉ አግባብ ላለመሆኑ እንዲህ ይለናል አላህ ሰማንየተ አዝዋጅ ስምንት ጥንዶች ናቸው አለ አላህ ስብሓነሁ ወተዓላ አንሸአ ምን አልአንዓም حمولة وفرشا ثم بين أصناف الأنعام إلى غنم وهو بياض وهو الضأن ثمانية أزواج من الضأني من الضأني اثنين كبق هلتوت وعند النافيت ومن المعز اثنين كفيل هلتوت هلت وعند النافيت قل الذكرين حرم أم الأنثيين وعند وندوتشنو حرام يادرقوا الله ويس سيس سيتوتشنو አንዘለ ለኩም ሚነል አንዓሚ ሰማንየተ አዝዋጅ ሌላ ቦታ ላይም እንደዚህ ብሏል አንዘለ ብሎ ቢማዕና ኸለቀ ለማለት አመ ሽተመለት ዐለይህ አርሓሙል ኡንሰየይን ወይስ ሴቶች የጸነሷቸውን የሴቶች ጽንስ ማፀን የጸነሷቸውን ነው እድሜ ያደረገው አላህ ወንዶች ከተወለዱ በኋላ እነሱን ነው ለጣዖቶች የሚደረጉት ለእናንተ ሐራም ያደረገው ወይም ሴቶችን አለበለዚያ ደግሞ የተጸነሰውን ወንድም ይሁን ሴት ሳናቀው ማለት ነው نبئوني بعلم إن كنتم صادقين። ለምትሉት እውነተኞች ከሆናችሁ እስኪ ከእውቀት ላይ ተመስርታችሁ በእውቀት ላይ ሆናችሁ نبئوني ንገሩኝ نبئوني بعلم عن علم الباء بمعنى عن ነች عن علم ን መብንየን አን ዕልም ከእውቀት ላይ ተመስርታችሁ ተናገሩ فبين تعالى أنه أنشأ جنات معروشات وغير معروشات وأنه أنشأ من الأنعام حمولة وفرشا ثم بين أصناف الأنعام إلى غنم وهو بياض وهو الضان وسواد وهو المعز كذكره وأنثاه وإلى إبل ذكورها وإناثها ومن الإبل اثنين كجمل وجم هلت ولد الناتين ومن البقر اثنين ككرت وجم هلت ولد الناتين قل አዘከረይኒ ሐራም አሚል ኡንሰይን ወንድ ወንዶችን ከለከለ ወይስ ሴቶችን ብቻ አመ ሽተመለት አለይህ አርሐሙል ኡንሰይን ወይ ሴቶቹ ማህፀን የጸነሰው ነው ይላል አም ኩንቱም ሹሃዳ ሀል ኩንቱም ሹሃዳ ነበራችሁን إذ وصاكم الله بهذا? አላህ ወንዶችን ወይም ሴቶችን ሐራም አድርጋለሁ ሲል ነበራችሁ የምታውቁት ነገር ነው فمن أظلم ممن افترى على الله كذبا ليضل الناس بغير علم ሰዎችን ያለ እውቀት ስለማሳሳት በአላህ ላይ ከሚቀጥፍ ከሚዋሽ የበለጠ ክፉ ሰው ማን አለ ማን አለ ግፈኛ የግፍ ግፍ አላህን የሚደፍር የግፍ ግፍ አላህ ያላለውን ብሏል የሚል የግፍ ግፍ አላህ ያልከለከለውን ከልክሏል የሚል إن الله لا يهدي القوم አላህ ስብሓንሁ ወተዓላ የተሳሳቱ ሰዎችን የግፈኛ ሰዎችን ወደ ቀናው መስመር አይመራቸውም ወአወሉ መን ደኸለ ፊ ሀዚህ ልአያ ዓምር ብኑ ሉሐይ እብኑ ቀምዓ ዓምር እብኑ ሉሐይ እብኑ ቀምዓ ማለት ጣዖት እየገዛ ያመጣ የነበረ ካዕባ ውስጥ ይህን ሁሉ ጣዖት አብዛኛውን የገዛው እሱ ነው ይባላል ሊአነሁ አወሉ መን ገየረ ዲን ልአንቢያ የነብያቶችን ሃይማኖት አጣጫውን የመጀመሪያ ያስቀየረ እሱ ነው وأول من سيب السوائب ሰዋኢቦችን ይችን ለእንትን ይችን ለሁበል ይችን ለላት ይችን ለዑዛ ይችን ለመናት እያለ እንስሳዎችን ይሳል የነበረ እሱ ነው ووصل الوسيلة وحمل حامي حامي كما ثبت ذلك في الصحيح نبي عليه الصلاة والسلام أهل الفترة አይቀጡም የሚለው ነገር ላይ ተቃራኒ ነገር ተናግረዋል ምን ለው رأيت عمرو بن لحي يجر قصبه في النار عمرو بن ابن لحي አንጀቱን እሳት ውስጥ ሲጎትት አይቼዋለሁኝ ምን ሆኖ لانه اول من غير دين الانبياء ወንጀሉ እንደ ተራ ነብይ እንዳልተላከላቸው ተራ ሰዎች አልነበረም እሱ እሱ የወበላይ አባኝ አማኝ መይ ባይ ሆኖ በጣም ታዋቂ ሰው ነበር ነው የሚባለው እዚህ መካ ውስጥ እሱ ነው እንግዲህ ወደ ሻም ሄዶ ሰዎች ጣዖት ሲያመልኩ ሲያቸው ይሄ ምንድነው ሲባል የሚመለክ ለኔ ተመሳሳይ እንዴት አደርገለሁ ለሀገሬ ይችን ላበርክት ብሎ አይ ሰው ያለውን አይደለም እንትን የሚለው ሰው ያይ ሰው ሁልጊዜ ያለውን ነው የሚያደርገው ይሄም ይሄም ልማት ሆኖ ለልማት ማምጣት እኮ ነው ለመካ ልማት ለሀገሩ ልማት አሳቢ ሆኖ ማለት ነው أول من غير دين الأنبياء سبحان الله እስማኤል ያስተማሩትን ኢብራሂም ያስተማሩትን እዚህ የለወጠባቸው መስመር ያስቀየራቸው እሱ ነው قل بل لا أجد فيما أوحي إلي محرما على طاعم يطعمه إلا أن يكون ميتة أو دما مسفوحا أو لحم خنزير ይሄ ለገሌ ነው ይሄ ለነገሌ ነው እነገሌ መብላት የለባቸውም ወንዶች መብላት የለባቸውም ወሬ የተወራበት ቡና አልጠጣም ምናምን ቦታ የታረደ አልበላም አይባልም። ቁል ላ አጅዱ ፊማ ኡሕየ ኢለየ ሙሐረመን አላ ጣዕሚ የጣዕሙ አላህ የከለከለው ያልከለከለውን ነገር ከለክላለሁ የሚል ሰው ምንም አይነት ስልጣን የለውም። የለማ ይህ እኮ ትልቅ መመሪያ ነው። ጥቁር ዶሮ አልበላም። ለምን ማን ነው አትብላ ያለ? አይ ቡና ተፈልቶ በስነ ስርዓቱ ልጆቹ ስላወሩ አልጠጣም። ለምን የተወራበት ቡና አልጠጣም። ሶስት ቀን መዛት ነው እ ሳይወራ መደረስ አለበት ደግሞ አንተ ቡና ፈላ ኧረ እኔ ቡና ነው የማውቀው እኔ ቡና ሶስት ጊዜ አስፈልቻ ቃለሁኝ የሆነ ሴትዮ የኛ ቤት መጣ አታውራሉ ህፃን ነኝ ነው ፊት ተሳስቼ አወራሁ እናቴን ሰላም ለእናቴ ጋጀ ስለ አወራሁ ስለዚህ እንግዲህ ይፈላ ተባለ እንዲህ ያዘኝ ህፃን አይደለሁ ከዚያ ውጣ ውጣ ተባልኩኝ ስላወራህ እኮ ነው ምናምን ተባለኩኝ ወላ ላስፈርላቸው ደግሜ መጥቼ ደግሞ ተንደርድሬ ማንም አይቆጣኝማ እናቴ እያለች ማንም አይናገርም ተረግሟል አሉኝ እንደው ረግሟል ሴትዮዋ ሲያመኝም ያቺ ሴትዮ እኮ ሳትረግሙ አትቀርም እንዴ ሞኝነታቸው እኮ ነው። ግን እኔ የሚገርመኝ ግን የሚያ ሰው ማመኑ ነው የሚገርመኝ። ሰው ይሄ ተራው ሰው መቀበሉ። እኔ እየጠጣሁ እሱ አልጠጣም። አልጠማህማ ሶስት ቀን ቢቆሉት ማውራት አይደለም ብጮህም ቢለቀስም እየጠጣ አይደለም ያለ ያ አኺ ما انزل الله بها من سلطان ይሄው ቁርአን አለ ቁል በል ላ አጅዱ አላገኘሁም ፊማ ኡሕየ ኢለየ ወደ እኔ በወረደው ውስጥ አላገኘሁም ምንንም አላገኘሁ ሙሐረመን የተከለከለ አላገኘሁም على طاعم يطعمه ለተመጋቢ ሊመገበው የሚሆን ክልክል ነው የሚል አላገኘሁም ኢላ የኩነ መይተተን በክት ካልሆነ በስተቀር በክት አይበላም ይሄ በክቱ አረቦቹ ምን አሉ ወይ መሐመድ ብለ ብለ ጌታን በዚህ በኩል ያከበርክ ትመስላለህ በዚህ በኩል ደግሞ እሱ የገደለውን አልበላም አንተ የገደልከውን ትበላለህ የሚገርም ነገር ነው አሉ ይሄ ጎኝነት ነው የተፍሲር ስተታየው እንዴት እንደሚጣመም በክት ለምን ያልተበላው እውነቱ ውሱን አናቅም ግን በትክክል የሚገባን ደሙ ሳይፈስ ያ የሚጎዳው በሽታ ሊሆን የሚጎዳው ነገር እዚያው ታፍኖ ነው የሚሞተው። ሲታረድ ይወጣል አይደል? ደሙ ከደሙ ጋር ነው ችግሩ። አው መስዋዕን ይሄ የምናውቀው ነው። የማናውቀው ህክማም ሊኖር ይችላል። ከለከለ አይደል? አላህ ከከለከለው መከልከል ነው ያለብን። አው መስዋዕ ወይ ተስፈንጣሪ ደም። አንዳንዶች እኮ ተስፈንጣሪ ደም በገበታ ይዘው አርግተው የሚበሉ አሉ። ለምን ያመልጠናል ነው እኮ ስለዚህ ገለው ለምን እንትን ይላሉ? ለምን ያመልጣቸዋል? እዚያው ስጋው ጋር አይበሉት ስጋ እኮ እንትን የሚላል እንትን ደም የሚጠጣ ሰው አለ። እንደውም ለምናምንም መሳረፊያ ነው ብሎ ደም የሚጠጣም አይጠጣም። የሞከሉም ነጃሳ ነው ደም መስቡዕ አው ለህመ ኺንዚር ወይም የከርከሮ ስጋ فانه ሪጅስ ከርከሮ ቆሻሻ ነው እንዳለ أو فسقا ወይም በአመጽ የታረደ በአላህ ላይ የአመጽ የታረደ ኡሂለ ቢ ሊገይሪላሂ ቢ እሱ ላይ ከአላህ ሌላ የተሰየመበት የተጠራበት ሲታረድም ሲነየትም ታዲያ ይሄን ይሄ አባባል ይህ አባባል የመጽሐፍ ባለቤቶችን ስጋ አትብሉ ማለትን አያስይዝም። ይሄ ያስይዛል፣ ግን ይሄ አም ነው። የመጽሐፍ ባለቤቶችንም አይሁዳዎችንም ነሳራዎችንም መጁሳዎችንም ጣዖት አምላኪዎችንም ነው ያጠቃልለው ጧዓሙ الذين اوتوا الكتاب ግን خاص ነው ካስና አም አንድ ላይ ቆ ሲመጡ ምንድነው የሚደረገው ካሱ ራሱን ችሎ ይሄዳል አሙ ሌላውን ያጠቃልላል አሁን ኡሂለ ቢ لغير الله ማለት ቢስሚ ጊዮርጊስ እንኳን ቢያርደው ይላል ወለው ዘበሐሁ ቢስሚ ጊርጊስ ይላል ጊርጊስ ማለት ጊዮርጊስ ማለት ነው እንደውም የሀበሻው ነብይ ነው አሉ ጊዮርጊስ እውነት ነው እንደዚህ አሉ ጊዮርጊስ ስለበዛ አው ፊስቀን ኡሂለ لغير الله به فمن اضطر غير باغ የተቸገረ እጥራር የገባ ማለት እንዲህ ይሄንን የበከተውን እንጂ ሌላ ያላገኘ እሱን ከመብላት አማራጭ ያጣ غير باغ ለዚያ ለችግር ያበቃው ድንበር ለማለፍ ሳይሆን ወላ ዓድን ሰዎችን ለማጥቃት ለመስረቅ ለተለያዩ ወንጀሎች ሳይሆን የተቸገረበት መንገድ እሱ ከሆነ فلا جناح عليه فإن ربك غفور رحيم الله مهرنا زينونا እነዚህም ቢበላ ተቸግሮ ችግር የለም ነው فمن اضطر إلى أكل شيء مما حرم الله في هذه الآية الكريمة وهو غير متلبس ببغي ولا عدوان فإن ربك غفور رحيم غفور له رحيم به سورة البقرة بكي ملك تختلال فنال فاللا الغرض እንግዲህ በእነዚህ አንቀጾች የተፈለገው من سياق هذه الآية الكريمة الرد على المشركين الذين ابتدعوا ما ابتدعوه من تحريم المحرمات على أنفسهم بآرائهم الفاسدة من البحيرة والسائبة والوسيلة والحام جزاكم الله خير وبارك الله فيكم السلام عليكم ورحمة الله وبركاته